ሰማዑነ ሊልከዚብ ደጋግመው የይሁዳዎች ባህሪ እዚህ ጋር ይሁዳዎች ውሸትና ባጥልን በአብዛኛው የሚሰሙና ሰምተው የሚተገብሩ ሰዎች ናቸው አለ። ያ ብቻም አይደለም፣ አካሉነ ሊሱት ሐራምን ለመብላት በጣም የሚበሉ ናቸው አለ። ሪሽዋ፣ ወለድ፣ ሐራም የተባለ ነገር ሁሉንም እነዚህ አይነት ሰዎች ፈኢንጃኡካ ፈሐኩም በይነሁም አው አዕሪድ ምናልባት ፍረድን በሐቁ ተውራት ውስጥ ባለው ቁርአን ላይ ብሎ በራሳቸው ፍላጎትና ፈቃደኝነት ፈኢንጃኡከ ከቢመጡ ፋህኩም በይነሁም አው አዕሪድ ሲመጡ ሐቅ ፍለጋ ስላልሆነ ስትፈልግ ፍረድላቸው፣ ስትፈልግ ተወው፣ ሁለቱም አማራጭ ያንተ ነው ይላቸዋል ነቢዩን አለይሂ ሰላቱ ሰላም። ወይን ቱሪድ አንሁም አንተ ጋር መጥተው ይሁዳዎች ፍርድ ፈልገናል ብለው ሲጠይቁህ ችላ ብትልና ዝም ብትላቸው ፈለን የድሩከ ሸይአ የሚያመጡብህ ግን አደጋ ምንም አይነት አደጋ የለምና ይላል አላህ ስብሐነሁ ወተዓላ። ወይን ሐከምታ ፋኩም በይነሁም ብልቅስት ኢነላሃ ዩሂቡል ሙቅሲጢን ፍርድ በፈለጉ ጊዜ ግን እውነተኛ ሆነው ሐቅና ቁርአንን ፈልጎ ቢመጡም ባይመጡም ዛሊም ስለሆኑ የሁዳዎች ስለሆኑ ፍትሃዊነትን ግን መልቀቅ የለብህም። ፋሐኩም በይነሁም ብልቅስጥ ይላል። በፍትሃዊነት ፍረድላቸው። አላሁ ስብሓነ ወተዓላ ፍትሃዊ ውሳኔ፣ ፍትሃዊ የሆነ ፍርድ የሚሰጡትን ሰዎች ይወዳቸዋልና ይላል። ወከይፈ ዩሐኪሙነክ ወዒንደሁም ተውራቱ ፊሃ ሁክሙላህ ሀቅን ፈልገው ፍትሃዊነትን ፈልገው አይደለም እኮ አንተ ጋር መጥቶ ፍረደን የሚሉት። ይሄማ ከሆነ እንዴት እንዴት ፍርድ ይፈልጋሉ? እንዴት ሊፋረዱ? ወኢንደሁም ተውራቱ ፊሃ ሁክሙላህ ሙሉ የሆነ ህግ ሁክም ሙሉ የሆነ ህግና ደንብ ተውራት ውስጥ አለ። ተውራት በእጃቸው ነው የነበረው ይላል አላሁ ስብሓነ ወተዓላ። አይ ወኢንደሁም ተውራቱ ፊሃ ሁክሙላህ የረውነሁ ወላ ያዕመሉነ ቢህ አይተግብሩበት እንጂ በእጃቸው ነበር ያለው ይላል። ثم يتولون ሚን بعد ذلك የሚገርመው ፍርድ እንድንሰጠን እንፈልጋለን ያ ሙሐመድ ብለው ቢመጡም አይምሰልህ። የተገራራና የተለሳለሰ አይነት ፍርድ ካላገኙ ካንተ ጋር ዞር ካሉ በኋላ ችላ የሚሉና ወደ ጎን የሚጥሉት ሰዎች ናቸው ያንተን ፍርድ ثم የተወለውና ሚን ባዕድ ዛሊክ ችላ ብለው ጀርባ ሰጥተው ዞር የሚሉ ናቸው። ምክንያቱም ወማ ኡላኢከ ቢልሙእሚኒን ኦሪጂናልና ትክክለኛ የሆነ ጥራት ያለው ኢማን የሌላቸውና ሙእሚን ያልሆኑ ስለሆኑ እኮ ነው ይላል። እና አንዘልነ ተውራተ ፊሃ ሁደን ወኖር። ቢጠቀሙበት ቢተገብሩት ኖሮማ ተውራትን ሙሳ ላይ እኛ ስናወርድ ይላል ጌታ አላህ ጥሩ የሆነ መገለጫ ውስጡ ላይ መገለጫዎች አሉ። ወደ ቀጥታ ቀጥተኛው መንገድ ወደ ተስተካከለው መንገድ ያለ አሻሚ የሚመራ የሆነ ነው። ያኩሙ ቢሃ አለዚነ አስለሙ ፍርድ የሚሰጡ ናቸው አንቢያዎች አንቢያው በኒ እስራኤል የሆኑ በተውራት ተቀብለው አምነው የተከተሉ የሆኑ ሊለዚነ ሃዱ እነዛ ፍርድን የሚሰጡ በተውራት ለይሁዳዎች እንዳይዛባና ሌላ አይነት ፍርድ እንዳይሰጥ ጥንቃቄና ቁጥር የሚያደርጉ ናቸው። ወረባንዩነ ወልአህባር ዑለማዎቻቸውም ፉቀሃዎቻቸውም ቢመስተውፊዱ ሚን ኪታቢላህ አላሁ ስብሓነ ወተዓላ ከታሪፍ ከተብዲል እንዲጠበቅ ባዘዘው መሰረት የሚጠነቀቁ ናቸው አለ አላሁ ስብሓነ ወተዓላ። እነዚህ ሰዎች ወካኑ አለይህ ሹሃዳ ቁጥጥር የሚያደርጉና አንዳንድ ሰዎች ተውራት ላይ አስገብተው እጃቸውን መለዋወጥና መቃየር እንዳያደርጉ ተቆጣጣሪም ጭምር የሆኑ ናቸው ይላል። ስለዚህ እነዚህኑ ሰዎች ፈላተሸው ናሳ ወክሻውን ይላል። አትፍሯቸው። ዑለማውን የሁድን ነው ፉቀሃውል የሁዳዎችን ነው ቁርአን ተውራት ውስጥ ያለውን ሀቅ ለማዛባት ሲሉ ለሚጥሩ ሰዎች ቀኝ ሆናችሁ እገዛ እንዳትሆኑ ፈርታችኋቸው ፍሩኝ እኔን ይላል አላሁ ስብሓነ ወተዓላ። ወላ ተሽተሩ ቢአያቲ ተመናን ቀሊላ ለትንሽዬ ጥቅም ስትሉ ተውራት ውስጥ ያሉትን ሐቆች እናንተም እንዳታዛቡ ይላል። ወመን ለም ያህኩም ቢማ አንዘለላሁ ፈኡላኢከ ሁሙል ካፍሩን። አላሁ ስብሓነሁ ወተዓላ ተውራት ውስጥ ያስቀመጣቸው እውነታዎች በሌላዎችም ኩቱበ ሰማዊያ ያስቀመጣቸው እውነታዎች ናቸው። በዛ መልኩ ፍርድና ውሳኔ የማይሰጥ ሰው ፈኡላኢከ ሁሙል ካፊሩን ይላል። እነዚህ በቁርጥ የከፈሩ ሰዎች ናቸው ይላል አላሁ ስብሓነሁ ወተዓላ። ወከተብና አለይም ፊሃ አነ ነፍሰ ቢነፍስ ይላል። ተውራት ውስጥ አላሁ ስብሓነሁ ወተዓላ ህግ ስንደነግግ ወከተብና አለይህም ፊሃ አነ ነፍሰ ቢነፍስ ፈረድና አለል የሁድ ፊት ተውራት ማለት ነው። ወስነናል፣ ደንግገናል። ተውራት ውስጥ ምን በሚል አነ ነፍሳ ቱቅተሉ ቢነፍስ ማለት ነው። ህይወትን ያጠፋ ሰው የገደለ ያለምንም ወንጀል ያለምንም ጥፋት መገደል አለበት ብለን ወስነናል ይላል። ወላይነ ብልአይን ያለምንም ጥፋት ብድግ ብሎ የአንድ ሰውን አይን ያጠፋ ሰው ይሄ የሰውን አይን ያጠፋ ሰው ትፍቀውል አይኑ ቢል አይን ማለት ነው። የሰውን አይን የሚያጠፋ የእሱም አይን መጥፋት አለበት ብለን ወስነናል፣ ደንግገናል በተውራት ይላል ጌታ አላሁ ስብሐነሁ ወተዓላ። ወልኡዙነ ቢልኡዙን ብድግ ብሎ ከመሬት ተነስቶ ምንም አይነት የሰውን አካል ሊያጎድ የሚያስችል ነገር በሌለበት ልክ ህይወት ያጠፋ ህይወቱ ይጥፋ። የሰውን አይን ያፈሰሰ የእሱም አይን ይፍሰስ ብለን ደንግገናል። ወልኡዙነ ቢልኡዙን ቱቅጣውል ቢልኡዙን ማለት ነው። ጆሮ ከቆረጠ የእሱም ጆሮ ይቆረጥ ብለንም ወስነናል ይላል። ወስነ ቢስን የሰውን ጥርስ ያለ አግባብ ቢሰብ የእሱም ጥርስ ይሰበር ብለን ወስነናል ይላል። ወልጅሩሃ ቂሳስ ከዛ ዝቅ ያለ ቁስለትን ፍንክት ነገር ቢያስከትል ይሄው ይደረግበት ብለን ተውራት ላይ ወስነናል ይላል አላሁ ስብሓነ ወተዓላ። ፈመን ተሰደቀ ቢሂ ፈሁወ ከፋረቱላህ። ምናልባት ይሄ ድርጊት የተፈጸመበት ሰው አውፍላለሁ እኔ ለአላህ ብዬ አውፍላለሁ ብሎ ካለ አውፍ በማለቱ ፈዋ ከፋረቱላህ ለዚህኛው ከፋራ ይሆንለታል። አውፍ ባዩ ደግሞ አጅርና ሰዋቡ ይጨምርለታል። ቃል ኢብኑ አባስ አይፊ መን አፋ አኒል ጃኒ ወተሰደቀ አሌ ፈወ ከፋረቱን ሊልመጥሉብ ወአጅሩን ሊጣሊብ ይህ አይነት ወንጀል የተፈጸመበት ሰው እሱ ላይም በድጋሚ እንደዚሁ ቢደረግ እኔ ምን ከአላህ አጅሩን ማግኘቴ ከፍ ያለ እንዲሆን ፈልጋለሁ ብሎ አውፍ ቢል አጅርና ሷብ ያገኛል። ወመን ለም ያኩም ቢማ አንዘለላህ በየትኛውም ሂደት በየትኛውም መልኩ ሰዎች ፍርድና መፋረድን በፈለጉ ጊዜ ወመን ለም ያኩም ቢማ አንዘለላህ አላህ በቁርአኑ ባወረደው መልኩ ባስቀመጠው መልኩ የማይፈርድና ውሳኔ የማይሰጥ ሰው ፈኡላኢካ ሁሙ ዛሊሙን እንደነዚህ አይነት ሰዎች ዛሊሞች ናቸው ይላሉ አላሁ ስብሓነ ወተዓላ።